ገጽ 38 ካሉበት ስፍራ ጥቂት ፈቀቅ ብሎ ፊሻሊያ እያለ በተደጋጋሚ የሚጣራውን ድምፅ ከእርሷ በፊት አስቀድሞ የሰማው እርሱ ነበርም። ከመቅጽበት ብድግ ብሎ ግዳዩን ትከሻው ላይ ጣል አደረገና መለስ ብሎ ሳያያት በሌላ አቅጣጫ እየተጣደፈ ሄደም። ፊሻሊያ ማቀርቀራ ጥቂት ከዘገየች በኋላ አሸዋውን ከገላዋ ላይ አራግፋና የተመሰቃቀለውን ልጥ ከጉልበቷ ላይ አስተካክላ ወደሚጠራት ድምፅ እየሮጠች ሄደች። ውፋንቻ ፊሻሊያን የማግኘቱና ፍቅሯን የመወጣቱ ጉዳይ ግን ከዚያን ቀን ሙከራ ሊያልፍ አይችልም። የትዳር ጉዳይ ለእርሱ ከቀን እልምነት የማይረግ ከንቱ ምኞት ነው። ለዚህ ወግ ለዚህ ክብር ያልታደለ የወንድ ጎደሎ ነው። እንደ ጓደኞቹ ሁሉ እንደ ልቡ በልጅነቱ ከመንደሩ ልጃገረዶች ጋር ያደገ ቢሆንም ለአቅመ አዳም ሲበቃ ግን የሚፈልጋትን ልጅ ወንድም አማክሮና ተወያይቶ ሚስት ማግባት አይችልም። ለሚፈልጋት ሴት ወንድም በለውጡ የሚሰጠው ወጥ ስለሌለው ለዚህ ወግ እድሉና ተስፋ ያከተመው ገና በልጅነቱ አባቱ ሲሞቱ ነው። አባቱ ዴጋ በመንደራቸው የተከበሩ ትልቅ ሰው ነበሩ። የዛሬ አስር ዓመት ለጋ ወጣት ሳለ በደረሰባቸው ጽኑ ህመም የተነሳ ከዚህ ዓለም ሲለዩ ጎረቤት ተሯሩጦ ታላላቅ የተባሉ ሰዎች ተጠርተው እስኪሰበሰቡ ድረስ ውፋንቻ ከጎጇቸው ደጃፍ ላይ ተቀምጦ ሁኔታውን ባንክረው እየተመለከተም በጨቅላ አእምሮ ስለ መጪው ህይወቱ ያስብ ነበር። በባህላቸው ደንብ አዋቂ ተሰብስቦ ሳይመጣ ለቅሶ አይጀመርምና ቤተ ዘመድ ሁሉ በሐዘን ተውጦ አቀርቅሮ አካባቢው ጭር ብሎ ነበር። ጥቂት ዘግይቶ ታላላቅ ሰዎች ተሰብስቦ ካበቁ በኋላ አንድ ጥይት ተተኩሶ ለቅሶ ሲጀመር የአባቱ ወንድም ከወዲያ ወዲህ በሰፊው ሜዳ ላይ እየሮጡ ስለ አባቱ ጀግንነት፣ በጎ ምግባርና ትልቅነት እያወሱ ሲፎክሩ ባየ ጊዜ አይኖቹ በእንባ ተሞሉ። ለቀስተኞቹ በተለመደው የሐዘን እንጉርጉሮ እያንጎራጎሩ ሲያለቅሱ የእርሱም እንባ አልገታም ብሎ ገላውን እያጠበው ይወርድ ነበር። ብቻ ይህ ሁሉ አባቱን ከሚሄዱበት የዘላለም ስፍራ ሊያስቀራቸው አልቻለም። የአባቱ አስክሬን እንደ ደንቡ ዘይት ተቀብቶና በጨርቅ ተጠቅልሎ አፈር ለበሰ። በዚህም በአባቱ ግብአተ መሬት የእርሱም ሕይወት አብዬ ገጽታ የሆነው የጋብቻ መብት አብሮት ተቀበረ። እናቱ ኢትዮጵያ ለአንድ ዓመት ያህል ካዘኑና የመታሰቢያውን ድግስ ካበሉ በኋላ ልጃቸውን ቆሞ ቀር ላለማድረግ የእርሳቸውን ቢጤ ፈትባን ለማግኘት ብዙ ቢጥሩም አልተሳካላቸውም። ገጽ 39 ከዚያን ጊዜ አንስቶ ኡፋንቻ ምንም እንኳን ለመንደሩ ልጃገረዶች የአይን ማረፊያ ሆኖ ቢያድግም ያለ እህት የቀረበ መሆኑ ሊያገቡት እንደማይችሉ መገንዘባቸው ይቀርቡትና አብረውት ይጫወቱ የነበሩ ልጃገረዶች ሁሉ ከእርሱ ዕድሜ ጋር እያደጉና እየጎለመሱ መጡ መጠን እየራቁት ሄዱ። አንዳንድ ቀን ስለ ፊሻ ባሰበ ቁጥር ያን ዕለት ማታ ሊፈጽሙት የነበረው ነውር እፊቱ ላይ ድቅን ይልበታል እስቲ የዚያን ቀን ፈጽሜም ቢሆን ኖሮስ ምን የሚመጣ ነገር ነበር ያው እንደተለመደው የሰርግ ዕለት ማታ ለባሏ ድንግልናዋን የወሰድሁ እኔ መሆኔን ስትነግረው ሽማግሌ ልኮ ነው የሚከስተኝ ቤተሰቦቼም በደንቡ መሰረት አንድ ሰንጋ መቀጫ ከፍለው ሁሉም ያበቃ ነበር ህይወቴን ፍቅሬን ውዴን ፊሻሊያን አግኝቼ እንኳን ሰንጋ ነፍሴንስ ብቀጣ የለ የለ እንኳን አላደረግኩት ይቺ ምስኪን እናቴና አጎቴ ምን አቅማቸው ነው ሰንጋ የሚቀጡት ያውም ለማይዘልቅ የፍቅር ሩካቤ ዳሩስ ለአንድ ቀን ከፊሻሊያ ጋር ብደሰት የሁል ጊዜ ትዳር አይሆን እያለ ከራሱ ጋር ብዙ ተሟግቷል ከዚያም በኋላ ፊሻሊያን ሳያገኛት ብዙ ጊዜ ቢያልፍም ስለ እርሷና ስለ ትዳር ባሰበ ቁጥር ይብስ ሰውነቱ እየሟሸሸ ሳቅና ለዛው እየከዳዋ መሄድ ይዟል ከሁሉ የበለጠ የበገነው ግን ኢዲዛና ወንድሟ ሌሎች ወንድምናት የሚያገቡበት ሰርግ ወንድሟ ኢድሩሳም ከኢባምታት ከኢቻያ ጋር የጋብቻቸው ስነ ስርዓት እንደሚፈጸም ሰምቶ ነበር። ሁሉም ሰሞኑን በመደዳ ሊያገቡ ነው። አብሮ አደጎቹ አንድም ሳይቀሩ፣ ውዷ ፊሻሊያም እንደዚሁ። ታዲያ ከእንግዲህ ወዲህ ያለው የኦፋንቻ ህይወት ምን ህይወት ነው? በድግሱ ስፍራ ወንዶችና ሴቶቹ አሸዋ የሞላውን ቅልያ አንኮሻኮሹና መሬቱን በዱላ እየመቱ እንደ እምቢልታ በአፍ የሚነፋውን የሙዚቃ መሳሪያ እየተጫወቱም ሲያዜሙና ሲጨፍሩ ሻሊያ ብቻ ከብድ ብሏት ከአንድ ጥግ ተቀምጣ ታስብ ነበር በእንዲህ አይነት የሰርግ ቦታ ላይ ዘወትር የማይጠፋውና ሽብሸባውና ዜማ አወራረዱ የሚደነቅለት ኡፋንቻ ዛሬ ባለመኖሩ እንደ ዱሮው ሰርጉና ጨዋታው አልደምቅልሽ ብሏታል በእሷ ይባስ እንጂ የታዋቂው አቀንቃኝ የኡፋንቻ አለመኖር ሰርጉን እንዳቀዘገዘው እዚህ የነበር ሁሉ ተሰምቷቸዋል ገጽ አርባ ጎረምሶች ሁለት ሶስት ጊዜ ፈልገው እንዲጠሩት ቢላኩም ሳይሳካላቸው ቀረም። ወጣቶቹ ራሳቸውን እንደምንም አሟሙቀው ጨዋታቸውን ቢቀጥሉም ፊሻሊያ ግን አሁንም ከዳሱ ጥግ ብቻዋን ተቀምጣ እንደተከዘች ታነባ ነበር። በቅርቡ ሊያገባት ዝግጅቱን ያጠናቀቀው ኢባምታና እህቱ ኢቻያ ማምሻቸውን በሁኔታዋ ተደንቀው እየተንሾካሾኩ ሲያንጓጥጧት አመሹም። ከዚህ ቀደም ከእህት የለሹ ግማሽ ሰው ከኡፋንቻ ጋር ባልጋለች የሚለውን ደጋግሞ የሰማው ኡባምታ ነገሩ እውነት አይደለም ብሎ ቸል ቢለውም ውስጡ በቅናት ከመብገን ግን አልዳነም። አድርጎትም ከሆነ ከሚከፍለኝ ሰንጋ በቀር ምንም አይሆንም በማለት እያሰበ በንዴት ይበግን ነበር። የሚሆነው ጠፍቶት የፊሻሊያን ወንድም ኡድሩሳምን ጠርቶ አንድ ነገር በጆሮ ሹክ አለለት። ኡድሩሳም ወደ ፊሻሊያ ተጠግቶ አመልካች ጣቱን እየጠነቆለ አይኑን እያፈጠጠ አስጠነቅቃት። ኡድሩሳ እህቱ ፊሻሊያ ከኡባምታ ጋር ተፋቅራ መኖር ካልቻለችና ከጋብቻቸው በኋላ ትዳሩ ከፈረሰም እርሱም ታት ከኢቻያ ጋር የሚመሰረተው ትዳር እንደሚፈርስ ያውቃል በባህላቸው ወንድየው በለውጥ ያገባት ሚስቱ ካልተስማማችው ፈቷት እህቱን ማስመለስ ይችላልና ስለዚህ ነበር የፊሻሊያ ሁኔታ ከኡባምታና ከእህቱ ኢቻያ የበለጠ ኡድሩሳም ያስጨነቀው ፊሻሊያ በወንድሟ ማስጠንቀቂያ የተደናገጠችና በሰርጉ ጨዋታ ላይ ለመሳተፍ የምትሞክር መስላ ጥቂት ከዘገየች በኋላ እኩለሌት ገደማ ማንም ሳያት ወጥታ ከውፋንቻ ጋር ዘወትር ወደሚገናኙበት ዛፍ ስትሮጥ ሄደች እንደደረሰች ግን የምትፈልገውን ውፋንቻን አላገኘችውም በምትኩም ዘወትር ከእሱ የማይለየውን ቀስቱን ግንዱ ላይ ተደግፎ አገኘችው እንኳንስ በወደቅት ይቅርና በቀንም የማይተወውን ቀስቱን ግንዱ ስርትቶ በአቅራቢዋ ለመታየቱ የደግ እንዳልሆነ ታወቃት ኡፋንቻ ኡፋንቻ እያለች በድፍን ጨለማ ሜዳው ላይ እየተሯሯጠች ደጋግማ ተጣራች የገደል ማሚቶ የራሷን ድምፅ ሲያስተጋባው ከመስማት በስተቀር ምንም መልስ አላገኘችም። በድንጋጤ በቆመችበት ስፍራ ለጥቂት ደቂቃዎች እንደተተከለ ድንጋይ ቀጥ ብላ ቆማ ቀረች። መለስ ብላ ከዛፉ ስር በዝግታ በርከካለችና የውፋንቻን ቀስት በእጆቿ አጥብቃ ይዛ ትንሰቅስቃ ማልቀስ ጀመረች። ኡባምታ የወደፊት ባለቤቱ ፊሻሊያን ከሰርጉ መሃል ሲያጣት ከውፋንቻ ጋር ተቃጥራ ዘወትር ወደሚገናኙበት ዛፍ ስር ሄዳለች ማለት ጠርጥሮ እሱም ቀስ ብሎ ወጣም። ገጽ አርባ አንድ የግማሽ ጨረቃ ብርሃን አፈሩን ሸንተረሩን ወለል አድርጎታል። እየተቻኮለ ከዛፉ አጠገብ እንደደረሰ ቅጠላ ቅጠል ተከልሎ የሚሆነውን ለማየት ወደ ዛፉ አካባቢ ተመለከተም። እንደ ተጠራጠረውም ከትልቁ ዛፍ ፊት ፊሻል ያለ ጥቂት ጊዜ ጸጥ ብላ ቆማ አያት። ፋንቻን ግን በአካባቢው ሊያው አልቻለም። ጥቂት እንደቆየ ፊሻሊያ ከዛፉ ጥግ ብርክክ ስትል ተመለከታት እሱ ከማይታየው የግንዱ ሌላ አቅጣጫ ከውፋንቻ ጋር የተቃቀፉ መስሎት ሰውነቱ በንዴት ተለዋወጠ እነዚህን ወራዶች ማስደንገጥ አለብኛልና ቀስቱን ከትከሻው ላይ ወርዶ ከፊሻሊያ አናት በላይ ላለው ግንድ አነጣጠረ ፊሻሊያ አምባዋን አደራርቃ የውፋንቻን ቀስት ከነበረበት ስፍራ አኑራ ከንብርክኳ ተነስታ ጭንቅላቷን ቀና ስታደርግ ለግንዱ የተነጣጠረው የኡባምታ ቀስት ከጆሮ ግንዷ ላይ ተሰካ